وإبراهيم ولقد أرسلنا نوحا وإبراهيم إبراهيم نملكنا أي واذكر إبراهيم على قراءة النصب لإبراهيم وإبراهيم إذ قال لقومه لهزبوت يعلكن اعبدوا الله واتقوه اللهم بتا تجزوت السن بتا تفروت ذلكم خير لكم إن كنتم تعلمون ነገሮች የሚገባችሁ የምታውቁ የምታስቡ ከሆናችሁ አላህ ስብሓንሁ ወተዓላ ብቸኛ አርጋችሁ ማምለኩ በቂ ነው ቀን አታምልኩ ሮብ አታምልኩ ሐሙስ ቧታ ቡና ምናምን እያላችሁ ውስጣችሁን ምናምን አትበሉ ጎበደን አትጎብኙ ቀብር ምናምን አትበሉ ማለት ነው አላህን ብቻ አምልኩት ማለት በውስጥ ለሆነ ለችግሬ ሌላ ነገር የሚፈውሰኛለኝ ብለ መንፈሳዊ ስጋት አይኖርብህ መንፈሳዊ ተስፋ አታሳድር ማንም ላይ إنما تعبدون من دون الله إن كالله للا يمتعملكواتشو أوثانا ታቦቶችን ጣዖቶችን ነው ወተኽልቁነ ኢፍከን ቅጥፈት ነው የምትፈጥሩት ኢነ الذين تعبدون من دون الله ከአላህ ሌላ የምታመልኳቸው ማንም ይሁን ማን ላ የምሊኩነ ለኩም ሪዝቃ ምንም አይነት ሲሳይ ለእናንተ የላቸውም የሚሰጡት ነገር የላቸውም እኔ በቀጥታ አሁን መታወቅ ያለበት ሻሊ ጎንደር ዝናብ መስጠት አይችሉም የጎንደር ሸህ የጎንደር ሸህ ወይም የዝናብ ሸህ የሚባል ነገር የለም ዝናብ የሚሰጥ ሸህ የለም በረዶ የሚያሰናብት ሼህም የለም በረዶ ጠባቂ በሩን ይጠብቅ ሰፈሩን አጥሩን ጠበቅ አርጎ የራሱን ይጠብቅ ከራሱ ቤት እንኳን አይከላከልም እንኳን ከዛ ታች እርሻ ሄዶ ሊጠብቅ فابتغوا عند الله الرزق الله زندا بتفلقوا يشالال تسيساتهن واعبدوه واشكروا له الله انا املكوت السنة مقسوت عمسكنوت إليه ترجعون ودا السوچا ነው የምትመለሱት ማንም አይደርስላችሁም ወይን ትከዚቡ እናንተ ይህን እውነት አንቀበልም ብላችሁ ብታስተባብሉ ፈቀድ ከዘበ ኡመሙ ምን ቀብሊኩም ማስተባበል የአላህን መለክተኞች አናውቅም ብሎ መቃወም አዲስ አይደላችሁም እዚያው ትደመራላችሁ ከእናንተ በፊት የነበሩ ህዝቦችም ብዙ ህዝቦች አስተባብለዋል ወማ አለ ረሱል ኢላ ልበላሁ ልሙቢን መልእክተኛ የተባለ ሁሉ መሐመድም አንዱ ናቸውና አለይሂ ሰላቱ ወሰላም በግልጽ ማስተማርና እውነቱን መንገር እንጂ ከዚያ ሌላ ኃላፊነት የለባቸውም። እገሌ ለምን ጠመመ ተብሎ ማንም ሰው አይጠይቅም። አፋ አንተ ቱክሪሁ ናስ ሐታ የኩኑ ሙእሚኒን አላህ ስብሓነሁ ወተዓላን በብቸኝነት ማምለክ አላህ ስብሓንሁ ወተዓላን መፍራት የእያንዳንዱ የሰው ልጅ የሰው ዘር በሙሉ ግዳጅ መሆኑን ከአላህ ስብሓንሁ ወተዓላ ሌላ ያለን ነገር ማምለክ ስተት፣ ወንጀል፣ ከፍተኛ ውድቀት መሆኑንና አላህ ስብሓንሁ ወተዓላን ለብቸኛ አምላክነት ማስረጃ የሚፈልግ ካለ በግልጽ ይነግራል። ما عبد الناس الأوثان إلا من جهلهم وفقرهم የሰው ልጆች ከአላህ ሌላ ያለን ጣዖታት በሙሉ መላይካ የሚያከብርም ቀን የሚያከብርም ሰው የሚያከብርም ጅን ለጅን ለዛር የሚገብርም ሁሉ ስለማያውቅ እንጂ አዋቂ ሆኖ ይህንን አያደርግም فلذا يجب أن يعلموا أن الله هو ربهم المستحق لعبادتهم نبينا عليه الصلاة والسلام ካፊሮች አስተባበሉኝ ብለህ አትበሳጭ ብሎ ማጽናናትም ያሳያል أولم يروا كيف يبدي الله يبدئ الله الخلق ثم يعيده أولم يروا أي ملكة منه الله سبحانه وتعالى እንዴት ፍጡርን እንደሚጀምርና ከዚያ እንዴት እንደሚከልሰው إن ذلك على الله يسير ይህም ማድረግ ለአላህ ገሩ ነው قل بل سيروا في الأرض بمدر توازوا هدوا فانظروا تملكتوا كيف بدأ الخلق فطر انديت اندجمرة تملكت ثم الله كذي اللهم ينشئ النشأة الآخرة يهلتنيوان ويم ليلوان ما سقنيت يسقنيال آخرون مالتنا إن الله على كل شيء قدير አላህ ስብሓንሁ ወተዓላ በሁሉ ነገር ሁሉን ነገር ለማድረግ ቻይ ነውና ሐበሺ አላ غالب الأشياء ማለት ነው ይላል على كل شيء قدير ማለት على غالب الأشياء ነው ይላል አብዛኛውን ይችላል ማለት ነው እንጂ ስብሓንላህ አላህ የማይችለው ነገር አለ ብሎ ውስጡ ተቀብሎለት ነው ያምናል። ይሄ ሰውዬ ማለት እንደዚህ ብሎ አላህ እንደዚያ ካለ አላህ ራሱን መፍጠር ይችላል ማለትን ነው የሚያስይዘውና ነው ግን አቅሉ የሚያስበው ከአቅሙ በላይ ነው። ስለዚህ አላህ ስብሓንሁ ወተዓላ ሁሉን ነገር ማድረግ ይችላል ብሎ አለመቀበል የአላህን ችሎታ መጠራጠር ነው የሚፈጥረው ዩዐዚቡ መን የሻ ወየርሐሙ መን የሻ አላህ የፈለገውን ይቀጣል ያነዳል የአላህ ቅጣት ወደር የለውም በዓለም ላይ ያሉ የቅጣት ቤቶች በሙሉ ቢሰበሰቡ የአላህ የሰከንድን ቅጣት ያህል የሚቀጣ የለም فيومئذ لا يعذب عذابه أحد ولا يوثق وثاقه أحد ቅጣቱ በጣም ተቃለለለት የተባለው ሰውዬ እኮ ቅጣቱን ሲናገሩ ነቢ አለይሂ ሰላቱ ወሰላም እግሩ ላይ ሲቆምበት አናቱ የሚፈላ እንደ ወጥ ፈቅ ፈቅ ፈቅ ፈቅ ፈቅ የሚል ነው የጀሃነም ውሃ ውሃ ጠማኝ ብለው ሲጠይቁ የጀሃነም ሰዎች የሚሰጣቸው ውሃ ውሃ ማቀዝቀዣ ነው አይደል? ማብረጃ ነው። የሚሰጣቸው ውሃ ፍላቱ፣ ሙቀቱ ገና እንደዚህ ሊጠጣ ወደ ጠጋ ሲያደርገው ፊቱን ቆዳውን ላጥ አርጎ የሚወስድ ወይ የስተጊሱ ዩጋቱ ቢማይን ከልሙህሊ የሽዊ ልውጁሃ بئس الشراب وساءت مرتفقا وإليه تقلبون ودسنا متملسوت على الله سبحانه وتعالى سلذي كالسجارة አትቃለዱ በሱ ጋር በሱ ጉዳይ ላይ ራሳችሁን አታሞኙ ተዘጋጁ የማይቀር ነገር ማለት ወደ አላህ መመለስ ነው ሁሉም በቤቱ ሲያስብ ተንኮል ሊሰራ ሲያስብ ደግ ነገር ሲፈልግ ሊያጠፋ ሲፈልግ ራሱን ማዘጋጀት ያለበት ይህንን ወንጀል ፈጣሪ ጋር ብገናኝ ለምሳሌ ሊሰርቅ እየሄደ ያለ ሰው እንግዲህ ካልተሰማ ምን እናርጋቸው ማንም ሰው ከአላህ ስብሓንሁ ወተዓላ ህግ ራሱ ሊወጣ ሲል ራሱን እያወቀ ከጓደኛው እንኳን የሚያፍረውን ወንጀል አላህ እንደሚያየው እንደሚሰማው እንደሚያናግረው በዚያ ጉዳይ ላይ እያወቀ ሲሰራ አላህን ከጓደኛው በታች ከእናቱ ከአባቱ ከታላቁ ወንድሙ በታች አርጓይቶታል ማለት ነው ወማ አንቱም ቢሙዕጅዚነ ፊል አርድ ወላ ፊሰማ እናንተ በምድርም ሆነ በሰማይ አምላጮች አይደላችሁም አሸናፊዎች አይደላችሁም በምድርም ከኔ አሸንፋችሁ የምትደበቁበት ቦታ የለም የምታመልጡበት አጋጣሚ አይኖርም ወላ ፊሰማ በሰማይም ቢሆን በሰማይ ራሱ መውጣት እንኳን አትችሉም ብትወጡም አታመልጡኝም وما أنتم بمعجزين الله تعالى في الأرض ولا في السماء بل أنتم مقهورون له خادعون لسلطانه لا يمكنكم الهرب منه ولا الخلاص بحال من الأحوال بيتين يوم أقدامي ከአላህ ስብሓንሁ ወተዓላ ቅጣት ነፃ የምትሆኑበት አጋጣሚ ጭራሽ የለም وما لكم من دون الله من ولي ولا نصير كالله ليلة ወዳጅ የላችሁም ረዳትም የላችሁም ማለት ወዳጅ የለም ማለት እኮ ወዳጆች አሉ ሞልተዋችኋል ወዳጅ የነበሩ ግን የሚጠቅሙ ፋይዳ ያላቸው አይደሉም ማለት ነው والذين كفروا بآيات الله ولقائه እኛ በአላህ ስብሓንሁ ወተዓላ አንቀጾችና በሙቶ መነሳት የካዱ ካህዲያን ሁሉ ኡላኢከ የኢሱ ሚን ረሕመቲ ከእኔ ረሕመት ሽራሽ ተስፋ የቆረጡ ማለት እነሱ ናቸው ወኡላኢከ ለሁም ዐዛቡን አሊም የሚያም ቅጣት የሚጠብቃቸው ማለትም እነሱ ናቸው ይላል አላህ ስብሓነሁ ወተዓላ የሰው ልጅ ለየትኛውም ጉዳይ አቅሉን ማሰራት እውነትን ለመረዳት ከሚረዱ ጉዳዮች አንዱ መሆኑን እናያለን። ሙቶ መነሳት የማይቀር እውነታ እንደሆነም በትክክል አይተናል። የሰው ልጅ የቱንም ያህል ጉልበት ቢኖረው የቱንም ያህል ቢያሴርና ቢያምስ ከአላህ ስብሓነሁ ወተዓላ ኃይል የሚወጣ ከአላህ ቁጥጥር የሚያመልጥ እንዳይመስለው በግልጽ ያሳያል። ሁሉን ነገር ማምለጥ ይቻል ይሆናል ከአላህ ግን ማምለጥ አይቻልም ከተለያዩ ሰዎችና ኃይላት መደበቅ ይቻላል ከአላህ መደበቅ አይቻልም አንዱ እኮ ናቸው አንዱ ሰውዬ መጥቶ እንዲያው እኔ ከአላህ ስብሓንሁ ጋር እየተጣላሁ አስቸገረኝና ነፍስዬ እያሸነፈችኝ ወንጀል ውስጥ እየገባሁ ተቸግር ያለሁና ምን ይመክሩኛል አላቸው አንዱን ሰው እሳቸው ምን አሉ አላህን ነው የምትደፍረው አዎ አላህ ጋር ትጣላለህ አዎ ታዲያ ምን ከተጣላው ጋር ታዲያ ምግቡን አትብላበት አሉት ሰው ሰው ሲቆራረፍ የመጀመሪያ የሚያኮርፈው ምግብን አልበላም ነው አይደል ድግሱ አልገኝም ነው ስለዚህ የአላህን ምግብ አትብላ ነው እውነቱን ነው ለካን ሰውየው ብሎ ሲያስብ ግን የማንን ይብላ የሂንድ ሩዝ ቢበላ የአሜሪካ ምናምን ቢበላ የሳውዲ ምናምን ቢበላ ይሄ የአዲስ አበባ ጤፍ ቢበላ ሁሉም የማን ሆኖ ተገኘ የአላህ ስለዚህ አሁን በእጃዙር ምን ማለታቸው ነው ሳቸው እንጀራውን እየበላህ ነው የበላኸው እንትን ላይ ነው የምትተፋው ማለት ነው ሌላ ለውጥ ብታስብ ወንጀል ከመወንጀል ከአላህ ጋር ከመጣላት ሰላም ትሆናለህ እኮ ማለት ነው ሌላ ለውጥ አላቸው አዎ ሌላ አለኝ አሉት ምን አገሩ ላይ አትኖር አሉት ከተጣላው ከቤቱ ውጣ ልጅ እንኳን ከአባቱ ጋር ሲቀያየም ተውልሃለሁ አይደል ማስፈራሪያው ስለዚህ ተው ከተቀያየም እንዴት እሱ ጋር ትኖራለህ የት ይኖር ታዲያ ወደ ምድር ሲቆፍር ይህ የሚቆፈረው መሬት የማን ነው ወደ ላይም የሱ وما أنتم بمعجزين في الأرض ولا في السماء ስለዚህ አልተሳካልኝም ማለት ነው ሌላ አለዎት አላቸው አው አለኝ ምን እሺ እሱ ጋር ተጣልተ እሱ ምግብ እየበላ እሱ ሀገር እየኖርክ ካደም የምታደርገው እሺ ቢያንስ እያየህ አታርግ ደበቅ በል እስቲ ሰው እንደ ጓደኛው እንኳን ይደበቃል ጥፋት ሲያጠፋ እና እንደው ይሄን ያህል የሚቀልብ ይሄን ያህል ደበቅል ብለው እሱ ተደብቄ ነው ማደርገው አለ ሰውየው እንዴ ሰው ማዘ አላ ሲያይ ግን የለም በሩ ግጥም አድርጎ ቢዘጋም አላህ ያያል ምን ያርገው ታዲያ እያየው ነው ማለት ነው አይደል የሚያጠፋው እስቲ አሁን ዝሙት የሚሰራ ሰው እናቱ እያየችው ዝሙት ይሰራል አይሰራም አይደል ጓደኛውስ እያየው አው ዘንድሮ ግን እንደ እንሰሳ ሆኗልና እንደ ላም ነገር ተሆኗል አይደል ትቶታል ይሄ እንጂ ድሮ ነውር ነው መቼ በሰው በሰዎች ሰው በነበረበት ጊዜ ነውር ነው ይሄ ሁሉ ታዲያ ኻሊቁን እያየህ ነው አንተ የምታጠፈው ሌላ ለወት አላቸው አዎ ሌላ አለኝ ኧረ ሞልቶኛል ምን ፈርተህ ነው አንተ እንዲህ የምትጨናነቀው ቶብ ሳደረግክ እኮ አላህ ይምርሃል ቶበት አታደርግም ሳላረግ ቢመጣብኝ ብዬ ነው ሲመጣ ቀጠሮ ስጠዋ እኔ አልተዘጋጀውም በሚቀጥለው ሳምንት ልብሴን አጥቤ ተውበቴን አድርጌ ተዘጋጅቼ ጠብቃለሁ ብለው መለከል መውት የአምስት ዓመት እቅድ ሊያጠና ሲሄዳል ሰው የሚሞተው አባትና እናቱን ሊጦር ዩኒቨርሲቲ ጨርሶ የምረቃቀል ቀን አጥንት አንቆት ይሞታል ማአት ነገር እኮ ነው ክስተት በዚህ አይነት ነገር ብታዩ ሁሉ እኮ ቤት ሰርቶ ሰርቶ ሰርቶ ይሄ መቼም የዘንድሮ ቤት ስራ ለቀባሪ ማርዳት ነው ለእናንተ መንገር እሺ ቤቱ ጨርሶ የመረቃቀን አንድ አለጠው እና ሞተ እክል ላይ ሞት በእክል መጥቶ አያውቅም ሌላ ለወጥ አላቸው አዎ አለኝ አንተ እንዲሁ ብትሞት ምን ችግር ምን አስፈራሉ እህ ያስገባኝ ነው እዚያም ቢያትልም እንዲያንተም ወደ ጀሃነም ሲባል አይ እኔ ወደ ጀነት ነው የምሄደው በለዚያ ታገላሉት እንዴት ይችላል በዱንያ አልቻልኩ ተራ የራሱ ጉዳይ እንግዲህ አንተ ምን ታውቃለህ ራስህ እንደ ሼህ አለቻቸው ይወሉ ሲል እንደው ሮብ ቀን ሰደቃ ልሰድቅ ፈልጌ ነበር አለቻቸው እናሳ እህ እና ጀላኒ እንደው ይመጣሉ ይወዛሉ እየተባለ የእሳቸው ቀን ነው ተብሎ እንግዲህ ሼኽሽ አቅሙ የአባትሽን አቅም አንቺ ታውቂያለሽ እንጂ አሏት። አንተ አቅምን ታውቃለህ እንግዲህ ይህ መለከል ጀሃነሞች የሚወስዱትን መላእክቶች አሸንፈ ቀራለሁ ብለህ ጉልበት ካለ ሞክር ብለዋል እነ አቡ ወሊድ ብን ሙጊራ ሲፎክሩ የነበሩት ይሄ ነው የዚያም ቀን ቢሆን ካንተ የተሻለ ነው ምን ሆነው እዚህ በዱንያ ላይ የበለጥን ሆነናል ካንተ ልጆች አሉን የሚያስከብሩ ሰዎች አሉ የዚያም ቀን ቢሆን ትግሉ አይምጣ እንጂ ይመጣል ብለን እናም ከመጣ ደግሞ ይሄ ሁሉ አቧር የሚቀሰቀሰው አዎ ታዲያ እንዴት ነው አለያቲ ሰዓት አሸር አይደለም ይለው አለው 19ኛው ታዲያ እንዲሁ ያንዳንድ እጅጁን ይዛችሁ እኔን በሰላም አታሰልፉኝም አለ አለያቲ ሰዓት አሸር ማለት ምን መስሎት ነው 19 መላእክቶች ናቸው 19 ወታደር ደግሞ ሊያሸንፋቸው ነው ወይ ነው አንዱ እኮ አንዱ ነብዩ አለይሂ ሰላቱ ወሰለም ጅብሪልን አንድ ቀን ሁለት ቀን አይተውታል አንድ ጊዜ ሳይው አሉ ስድስት መቶ ክንፍ አለው ጅብሪል እኮ ሲፈልግ የሆኑ መንደሮችን ከዚህ እስከዚህ ከተከልሎ ይሰጠዋል አጥፋ ሲባል ምን እየሄደ እኮ ነካ ነካም አይደለም ያደረገው ካስፈለገ እንደ ትእዛዙ ነው ገልብጠህ ሊሱ አድርገህ ና እንዳንተ ሲሚንቶ ምናምን ምናምን ማብቃት የለም ዝም ብሎ ግልብጥ አድርጎ طيب وما يعلم جنود ربك الا هو ይሄ የአላህ ነገር የሚቀለድበት ነገር አለ በጣም ከባድ ነገር እኮ ነው ሰዎቹ ስለ አላህ ሳይረዱ ሲቀሩ ነው ራሳቸውን የሚያጨናንቁት የሰው ልጅ ምንም ይሁን ምን ጉልበት በጣም ጉልበት ካለ ከአንተ በላይ ጉልበት ያለው ፈጣሪ አለህ ለላሁ አቅደሩ አለይከ ምን ሀዛ ሚንከ አላ ሀዛ አንተ ባሪያውን እየመታ የሰው ነቢዩ ስ ስለም ምናሉት አላህ ከአንተ የበለጠ አንተ በባሪያው ላይ ከምትችለው የበለጠ አላህ በአንተ ላይ ይችላል አሉ ስለዚህ የሆነ ነገር ስትሰራ በእኔ ላይ ይሄ ነገር ቢሰራብኝስ ማን ሊሰራ ይችላል አላህ ስብሓንሁ ወተዓላ ሌላው አይደል የምድር ፍትህ ላታገኝ ትችላለህ ሰዎች ላይበቀሉ ይችላሉ ሰዎች ቢበቀሉም ብዙ አይጎዱህም ላኪን አላህ ስብሓንሁ ወተዓላ የተበቀለህ ቀን فيومئذ لا يعذب عذابه أحد ولا يوثق وثاقه أحد إنذار المكذبين بأنهم إن ماتوا على التكذيب بالبعث لا يدخلون الجنة بحال وسيعذبون في نار جهنم أشد العذاب إني أستبابلوا سوج بزيو لاي كقتلوا ويل لاچو በዚህ የቀጠሉ እንደሆነ በፍጹም ሊጎዱ ይችላሉ ስለዚህ ይሰቡበት فما كان جواب قومه إلا أن قالوا يز يساتشو هزبوش جن ملساتشو مالت نبر يونو اقتلوه قدلوت أو حرقوه وقتلوت فأنجاه الله فأنجاه الله من النار فأنجاه الله من النار ተዘጋጅቶ እሳት ላይ ሲወረወሩ አላህ ከእሳት ነፃ ወጣቸው ያ ናሩ ኩኒ በርደን አላህ ስብሓንሁ ወተዓላ አርሐሙ ራሒምን ውሃን ያናግራል፣ እንጨትን ያናግራል፣ እጅን ያናግራል፣ እግርን ያናግራል፣ አይንን ያናግራል፣ እሳትን ያናግራል። ያ ኩኒ እሽ በርደን ወሰላምን አላ ኢብራሂም። እሳት አሁን እኛ የለመድነው እሳት ያቃጥላል ብለን ነው አይደል? በአላህ ትእዛዝ ሲሰጣት ግን አታቃጥልም። يا نار كوني بردا وسلاما على إبراهيم إن في ذلك لآيات لقوم يؤمنون بإبراهيم تاريكوج بزي الجم تاريكو ለኢብራሂም የአላህ ያደረገው ሲታይ ለአማኞች ሁሉ የተሻለ ብዙ ተአምሮች አስተምሮት ያላቸው ተአምሮች አሉበት ይላል አላህ ወቃለ ኢነማ ተኸድቱም ምን ዱንላህ አውሳነን ጣዖታትን ከአላህ ሌላ የያዛችኋቸው መወደተ በይኒኩም ፊ ልሐያት ዱንያ በዚች ዓለም ላይ በዱንያ ላይ እያላችሁ ስለምትወዷት ብቻ ነው ስለምትፋቀሩ ነው ከፍቅር የተነሳ ነው አይተኸቱም አውሳነኩም አሊሃተን ተተዋዱነ ምን አጅል ዒባደትሃ ወተተሐቡነ ሊዛሊክ የማህበር መሰባሰቢያ አድርጋችኋት ነው የቡድን መግለጫ አርጋችሁት ነው መዝሐብ አርጋችሁት ነው እንጂ በትክክል ሊመለክ የሚገባው ሆኖ አይደለም መወደተ በይንኩም في الحياه الدنيا ለዚህ ጫለማችሁ መካከላችሁ ፍቅር መግለጫ አርጋችሁ ነው ያዛችሁት ثم يوم القيامه يكفر بعضكم ببعض የቂያማ ቀን ግን አንዱ ሌላውን ይክዳል ወየልዓኑ بعضكم بعضا አንዱ ሌላውን ይረግማል ወመዋኩም النار መመለሻችሁ መጨረሻችሁ እሳት ነው ወማ ለኩም ሚን ናስሪን ምንም አይነት ረዳትም አታገኙም ይላል አላህ فآمن له لوط ሉጥ ተቀበሏቸው ኢብራሂምን ሉጥ አመኑባቸው وقال إني مهاجر إلى ربي እኔ ወደ ጌታዬ ስደተኛ ነኝ አለ فآمن له لوط أي آمن بإبراهيم لوط وهو ابن أخيه هاران هاران የሚባል ወንድም ነበራቸው ኢብራሂም የእሱ ልጅ ናቸው ሉጥ የወንድማቸው ልጅ ተቀበላቸው وقال ألا لوط ألا إني مهاجر إلى ربي إنه هو العزيز الحكيم وقال إبراهيم نو لا إبراهيم نو يملسوا إبراهيم قالوا إني ودا جيتاي ጌታዬን ወደምገዛበት ጌታዬን በሰላም ዒባዳ ወደማደርግበት ሀገር እሰደዳለሁ አሉ ኢብራሂም ኢነሁ ወልዓዚዙ ልሐኪም አሸናፊና ጥበበኛው ጌታ እሱ ነውና ووهبنا له إسحاق ويعقوب إسحاقنا يعقوب ستنو إسحاق لجنو يعقوب يلج لجنو ኢስሐቅና ያዕቁብን ከብዙ አመታት በኋላ ኢስሐቅን ወለዱ። የዋናዋ ሚስታቸው ከስንት ከዘጠና ዓመት በኋላ ወጀዐልና ፊ ዙርየቲሂ በኢብራሂም ዘር ውስጥ አድርገናል አንቡወተ ወልኪታብ ነብይነትንና መጽሐፍ መውረድን በእነሱ ቤት ነው ያደረግ ነው። ወአተይናሁ አጅረሁ ፊ ዱንያ ምንዳውንም በዚች ዓለም ላይ ከፈልነው ሰጠነው أي وذلك بالرزق الحسن والثناء الحسن على ألسنة كافة الناس من أهل الأديان الإلهية عندهم نتعلن يميلوا سوج بتقل الله إبراهيم يما يموقسوا يما يودوا يلوم جعل الله في ذريته النبوة كل الأنبياء بعده من ذريته وكل الكتب التي أنزلت بعده فهي في ذريته ساتشو كتلاكو بهالا كساتشو بهالا يمتو ነቢያት የወረዱ መጽሐፍ ከእሳቸው ቤተሰቦች የሆነ የለም ወኢነሁ ፊ ልአኺረቲ ለሚን አሳሊሒን እሱ መጨረሻ ላይ ከሷሊሆች ጋር ነው የሚሆነው ከሷሊሆቹ አንዱ ነው አይ ሁወ አሐዱሁም ፈዩክሪሙ فيكرم كما يكرمون بالدرجات العلى والصالحون إنما الناتشو هم أنبياء الله ورسله وأولياؤه وصالح عباده ولوطا لوط ملاكنا إذ قال لقومه لا يا لك إنكم لتأتون الفاحشة ግብረ ሰዶምን ትፈጽማላችሁ ማ ሰበቀኩም ቢሃ ሚን አሐድ ሚን አልዓለሚን ከዓለም አንዱ እንኳን የዚህን አይነት ተግባር ቀድሟችሁ የማያቅ የወንጀል ሙብተዲዖች ናችሁ ሰው ዝሙት ሌብነት ምናምን ሰው መግደል ከዚህ በፊት ተሰርቷል የእናንተ ወንጀል ደግሞ አዲስ ነገር ነው አይነኩም ለተእቱነ ሪጃል ወተቅጠዑነ ሰቢል እናንተ ወንዶችን ትገናኛላችሁ ወንድ ለወንድ ትተኛላችሁ ወተቅጠዑነ ሰቢል መንገደኞችን ታቋርጣላችሁን ወተቅጠዑነ ሰቢል ሰዎችን በማስገደድ ወንዶቹን መንገደኞችን እያስፈራሩ ስለሚደፍሩ ማለት ነው ወንድ አልነበረ ማን ነው ሴት አልነበረ ይደፈራል ተብሎ የሚያሰጋው ወንዶቹ ነበሩ መሄጃና መውጫና መግቢያ ያጡት ወተቱነ ፊ ናዲኩም አልሙንከር በዚህ በጉባኤያችሁ ደግሞ መጥፎ ነገርን ታረጋላችሁ መጥፎ ራቁት ይሆኑ ነበር ይባላል ወንዱ ወንዱን እንዲመኘው ራቁታቸውን ነበር ልብሳቸውን አውልቀው ከወንዱ ጋር ቁጭ ብለው ያወራሉ እንዲመኘው فما كان جواب قومه إلا أن قالوا ائتنا بعذاب الله إن كنت من الصادقين የህዝቦቻቸው መልስ አልነበረም ائتنا بعذاب الله አላህ ቅጣት አለው ትልል አምጣብን እስቲ ኢንኩንተ ሚን ሳዲቂን ከእውነተኞች ከሆን ይመጣል ቅጣት እያልክ የምታስፈራራው እውነት ከሆነ አምጣ እናሳየን አሉ ቃለ ረቢ እንሱርኒ ዐለ ልቀውም ልሙፍሲዲን ጌታዬ እርዳኝ ተባበረኝ አመፀኛ አበላሹ አጥፊ ሰዎች ላይ አሉ ወለማ ጃአ ወለማ ጃአት ሩሱሉና መልእክተኞቻችን መላይኮች መላእክት ሲመጡ ወደ ኢብራሂም ወደ ኢብራሂም ቢልቡሽራ ብስራት ይዘው ለኢብራሂም ብስራት ይዘው ሁለት ብስራት አንደኛ ትወልዳለህ አንደኛ ሁለተኛው ደግሞ የሉጥን ሰዎች ልናጠፋቸው ነው ቃሉ አሏቸው ኢና ሙህሊኩ هذه القرية أهل هذه القرية የዚች መንደር ሰዎች ልናጠፋቸው ነው እና ካኑ ዛሊሚን ህዝቦቿ ግፈኞች ነበሩና ቃለ ኢነ ፊሃ ሉጠን የወንድሜ ልጅ አለረ ነቢይ ነው አቢድ ነው ተቅይ ነው አሉ ኢብራሂም ቃሉ ነሕኑ አዕለሙ ቢመን ፊሃ አይ እኛም ማናውቅ መስሎ ነው ተነግሮናል። ማን ማንን መርጠን ማጥፋት እንዳለብን እናውቃለን። ከአንተ የተሻለ ነው የምናውቀው። ሱብሃንአላህ ከኢብራሂም የበለጠ መላእክቶች ያውቃሉ። ማን ስለነገራቸው ነው? ከአላህ የመጣ እውቀት ነዋ። ለኑነጅየነሁ ወአህለሁ ኢላ ምርአተሁ ካነት ሚን አልጋቢሪን እሱና ቤተሰቦችን በምናወጣበት እናወጣለን። ሚስቱ ስትቀር፣ ሚስቱማ ከጠፊዎች ጋር ናት። ولما أن جاءت رسلنا لوطا لوط አጠገብ ደግሞ ሲደርሱ ሲአ بهم ከፋቸው ወይም ሲአ ሉጥ حصلت لهم مساءة وغم بسبب مخافة أن يقصدهم قومه بسوء وضاق بهم ذرعا የሚያደርገው መላው ጠፋቸው وقالوا لا تخف ولا تحزن أتفرى أتزن لا تخف علينا ولا تحزن على ما يحصل لم يكسسون داتازن إنا منجوك وأهلك إلا امرأتك ሚስት ስትቀር ቤተሰቦችህንና አንተና ነጻ እናውጣለን ካነት ምን الغابرين እሷማ ከጠፊዎች ጋር ናት إنا منزلون على أهل هذه القرية رجزا من السماء بما كانوا يفسقون እኛ የዚችን መንደር ሰዎች የሚያጠፋ ከሰማይ ዝናብ የቅጣት ዝናብ እናወርዳለን ሪጅዝ أي عذابا من السماء ولقد تركنا منها ከሷ አስቀርተናል አየተን በይና ግልጽ ተአምር አስቀርተናል ሊቀውሚ ያዕቅሉን ለሚያውቁ ሰዎች አየተን በይና عظة وعبرة وعلامة واضحة على قدرتنا على إهلاك الظالمين والفاسقين تركنا من القرية آثارا دالة عليها بقايا القرية المعمورة بماء بماء بحيرة لوط تلوح من تحت المياه مع بقايا لون الكبريت والمعادن التي رجمت بها قريتهم وها لنا ميلو تزيا وها وها وسط الناس يتمتبت እነሱ የተቀጠቀጡበት ድንጋዩ ውስጡ ሆኖ ይታያል እስካሁን ድረስ አልሻገተም አልተለወጠም ይህን ነው ተአምር የሚለው ይላሉ وإلى مدين أخاه شعيبا لمدين سوجم شعيبا وندماتشون لكننا فقال يا قوم اعبدوا الله وارجوا اليوم الآخر الله بجا تهززو تهززو يوم جرشان كانم تسفادرقوا ولا تعثوا في الأرض مفسدين بمدر الله أسفي وشوناتشو أتنكساكسو አላቸው ፈከዘቡ አስተባበሉት ይሄንን ሲላቸው فأخذتهم الرجفة እንቅጥቃጤ ያዘቻቸው ወዘወዛቸው መሬትን አራገፋት እንደዚህ فأصبحوا في دارهم جاثمين فأصبحوا في دار في, جا في دارهم በግቢያቸው ሁነው አደሩ ጃሲሚን ተፈንግለው ማለት አይደል ሙተው ሙተው በየቦታው ፍንግል ፍንግል ብለው አደሩ አለ وعادا وثمود وقد تبين لكم مساكنهم عادنا ሰሙዶችንም እንዲሁ ልከንባቸው ነበር ሰዎችን وقد تبين لكم مساكنهم طيب ጊዜው የደረሰ ይመስላል لقصة شعيب عليه السلام مع قومه أهل مدين አጭር ታሪክ ስለሆነ ነው አጫጭር ስለሆነ እንግዲህ ያለፉትን ታሪኮች የት ላይ በረጅም እንዳለፈ እየዞራችሁ የእያንዳንዱ ነቢያትን ታሪክ ማጤን ያስፈልጋል أسأل الله سبحانه وتعالى رب العرش الكريم أن يوفقني وإياكم ما يحب ويرضاه إنه ولي ذلك والقادر عليه